ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ አለ አላሁ ስብሓነ ወተዓላ። አሁን ወደ ሌላው ህግና ደንብ ገባ። ስለ ሙናፊቆች ገባ ወጣ እያለ የሙናፊቆችን ባህሪ ሲያስተምር ቁርአን ሲነግር ሙእሚኖች ከእንዲህ አይነት ሙናፊቆች ጋር አብረው በምን መልኩ እንደሚኖሩም ተንኮልና ጸብ ከሌላቸው ከሌላ ዲን ተከታዮች ጋር ደግሞ በአገር በጉርብትና በማህበራዊ ኑሮ ተግባብተውና ተስማምተው እንዴትስ እንደሚኖሩ ከነገረና ካስተማረ በኋላ አሁን አጃኢብ ወደሆነ ህግና ደንብ መግባት ጀመረ። በዚህ አያ ወማ ካነ ሊሙእሚንን አን የቅቱለ ሙእሚነን ኢላ ኸጣአ አለ ሙእሚን የሙእምንን ህይወት ማጥፋት አይችልም ማለት በፍጹም የማ የፈለገውን አይነት ጥፋትና ስተት ቢሰራ ሰው ሰውን መግደል አይችልም። ኢላ ኸጣአል ምናልባት በስህተት ቢሆን እንጂ አለ ገድላለሁ ብሎ ሳይሆን በስህተት ግድያው ቢከሰት እንጂ አለ ጥሩ ወመን ቀተለ ሙእሚናን ኸጣአ ግን በስህተት ግድያው ተፈጸመ። ህጉ ምንድን ነው መሆን ያለበት? ሸሪአው ምን አይነት እርምጃ ይወስድበታል? የምናየው ይሆናል። ወመን ቀተለ ሙእሚናን ኸጣአ በስህተት ሆን ብሎ ሳይሆን ፈልጎ ሳይሆን ሙእሚንን የገደለ ስተት ነውና ፈተህሪሩ ረቀበት ሙእሚና ኢማን ያላት ሰጋጅ የሆነች ጥሩ ኢማን ያላት በየትኛውም አይነት አቅጣጫ በአገልጋይነት በአንድ አለቃ ስር የወደቀች አይነቷን ሙእሚን አገልጋይ የሚፈለገውን ነገር የሚጠበቀውን ከፍለው ከዛ አገልጋይነት ነፃ ያውጣታል። አንድ ወዲየቱ ሙሰለማ ለተገዳይ ቤተሰብ ካሳ መክፈል ያስፈልጋል። ካሳው መቶ ግመል ነው። ስተት ስለሆነ ግን የአከፋፈል ሂደት አለው እናያለን። ወዲየቱን ሙሰለመቱን ኢላ አህሊሂ ለተገዳይ ቤተሰብ አንድ መቶ ግመል የሚሰጥ ዲያ ካሳ መከፈል አለበት። ኢላ አን የሰደቁ ምናልባት አውሊያል መቅቱል የተገዳይ ቤተሰብ አውፍ ብለናል አንፈልገውም፣ መቶ ግመል አውቆ አይደለምና ስተት ነው፣ ሆን ብሎ አይደለም ገደለው ብለው የሚተውና አውፍ የሚሆኑ ሲቀር አፍ ብሎ የሚሉ ከሆነ አንቀበልም የሚሉ ከሆነ ይቻላል። ፈኢንካነ ምናልባት ግድያው በስህተት የሆነው ሚን ቀውሚን አድውን ለኩም ከካፊሮች ቤተሰብ ሆኖ ወዋ ሙእሚን ተገዳዩ ግን ሙእሚን ሆነ ሙስሊም ነው። የሱ ፈታህሪሩ ረቀበት ሙእሚና ሙእሚን የሆነች አገልጋይን ቅድም ባልነው መልኩ ከፍሎ ነፃ ያውጣ። እዚህ ጋር ዲያ የለም። ምክንያቱም እሱ ሞቷልና ቤተሰቦቹ ሌሎች ስለሆኑ ማለት ነው። ወይን ካነ ሚን ቀውሚን በይነኩም ወበይነሁም ሚሳቅ ቅድም እንዳልነው ሌላ ዲን ተከታዮች ናቸው፣ ግን በስምምነት የሌላውን ሰው ዲን ሳይነኩ መኖር አትችልም ሳይሉ ጫናና ረገጣ ሳይፈጥሩ ትንኮሳ ሳይኖር ተግባብተው በስምምነት በሰላም ተፋቅረው የሚኖሩ አይነት ካፍሮች ቢሆኑ አለ አላሁ ስብሓነ ወተዓላ። በስህተት የተከሰተውና የተፈጠረው አይነቱ ግድያ ከእንደዚህ አይነት ቤተሰብ ከሆነ ፈድየቱን ሙሰለመቱን ኢላ አህሊ ካሳ ለእነዚህ መቶ ግመል መከፈል አለበት ለሟች ቤተሰቦች አለ። ወተሕሪሩ ረቀበት ሙእሚና ፈመን ለም የጅድ ጥሩ ረቀባ ቅድም ያልነው አገልጋይ ተደርጎ የባርነት አገዛዝ የሚል ያው ጊዜውም አጥፍቶታል። የለም ቁርአን ለዚህ ነው ዘመን የማይሽረውን ህግና ደንብ የሚያሰራጨው ሁሌም ሊሆን የሚችለው ይሄ ነው። ዛሬ እንዲህ ነገር በሌለ ጊዜ የሚመች ቁርአን አያቱ በእንደዚህ አይነት በአገልጋይነት ስር የወደቀች አይነቷን ሙእሚን ሴት ምኑንም ያህል ቢሆን ከፍሎ ነፃ ለማውጣት የማያገኝ ከሆነ አለ ገዳይ ፈሲያሙ ሻህረይን ሙተታቢዐይን አለ። መጾም አለበት ሁለት ወር ተከታታይ ተከታታይ ተከታታይ ቀናቶችን አንድ ቀን ሳይበላ አንድ ቀን ሳያፈጥ ስልሳውንም ቀን ተውበተ ሚነላህ እንግዲህ ስልሳ ቀን ተከታታይ የሚጾመው ጾም ኢትቁን ረቀባን ይሸፍናል። ወካነ አላሁ ጌታ አላሁ ስብሓነ ወተዓላ አሊመን ሐኪማ የሚያደርጋቸውን ነገሮች ሁሉ በእውቀት በጥበብ በተሞላ መልኩ ህግና ደንብን የሚያስተላልፍ ጌታ አላሁ ስብሓነሁ ወተዓላ ነው ይላል። ግን ይሄ በስህተት የተከሰተ ግድያ ነው ብለናል። እዚህ ላይ ነቢዩ አለይሂ ሰላቱ ወሰላም በስህተት የሚሞት ሟች ገዳዩ አውቆ እስካልሆነ ድረስ ቂሳስ የለበትም። ቂሳስ ማለት ገዳይ ይገደል የሚለው የሸሪያ ህግ እዚህ ጋር አይሰራም። ግን ደመካሳው አይቀርም። አሁን እንዳሳለፍ ነው አንድ መቶ ግመል እሱም ቢሆን በአምስት የሚከፋፈል ነው። በአምስት አይነት ሀያው ግመል እድሜያቸው አንድ አመት ሞልቷቸው ወደ ሁለተኛ አመት እድሜ የገቡ ግመሎች ይሆናሉ ሀያው ዲየቱል ኸጠኢ አኽማሳ አሉ ነቢዩ አለይሂ ሰላቱ ሰላም። ሀያው ግመል አንድ ዓመትን አጠናቀው እድሜያቸው ወደ ሁለተኛ ዓመት በመሸጋገር ላይ ያሉ ግመሎች አሁንም ሀያው ግመል ሁለተኛ ዓመትን አጠናቀው ወደ ሶስተኛ ዓመት በመሸጋገር ላይ ያሉ ቀጣይ አሁንም ሀያ ግመል ሶስት ዓመት አጠናቀው ወደ አራተኛ ግመል ወደ አራተኛ ዓመት እድሜ በመሸጋገር ላይ ያሉ የመጨረሻና አምስተኛው ሀያ አራተኛውን ዓመት አጠናቀው ወደ አምስተኛ ጀዛአ የሚባል ለዚህ ነው ነቢዩ አለይሂ ሰላቱ ወሰላም ዲየቱል ኸጠኢ አኽማሳ አሉ። በአምስት ይከፋፈላል አሉ። እሽሩነ ቢንት መኻት ወእሽሩነ በኒመ ኻድ እሽሩነ ጀዝአ ወእሽሩነ ሂቃ እያሉ አሁን በቆጠርኩት መልኩ እድሜያቸውን ከፋፍለው አስቀመጡ። ምክንያቱም በስህተት ነው ግድያው። ጥርት ያሉ ጽድት ያሉ ዋጋቸው በጣም ከፍ ያለ አንድ መቶ ግመል ይክፈል ከሚለው እንዲቀናነስለት በዚህ መልኩ ነው ያስቀመጡት ነቢዩ አለይሂ ሰላቱ ሰላም። ግን አውቆ የሚገልስ ወመን የቅቱል ሙእሚናን ሙተአሚዳ ሆን ብሎ አገዳደሉ በምንም ይሁን የገደለ መገደል አለበት የሚለው ይሄ የሸሪያ ህግ በሚበየን ቦታ ነው። ገዳይን ግን ገድላለሁ ብሎ ሌላ ህግና ደንብ መተዳደሪያ ህግና ደንብ ባለበት ቦታ ሸሪዓ ይህም ብሏል፣ እኔ የተገደለውን ገድዬ እበቀላለሁ። አሁን አይቻልም በዚህ መልኩ። ምክንያቱም ገዳይ መገደል አለበት ብሎ ሸሪዓው ሲደነግግ የመግደል ሸሪዓው በሚተዳደርበትና ሸሪዓው ባለበት ቦታ ላይ የመግደል መብትና ስልጣን ያለው ወይንም ዲኑን የሚመራ አካል ነው። በዳኞች አማካይነት ይወሰናል። ሆን ብሎ መግደሉ ሸሪያው ባስቀመጠ ዝርዝር እና ማስረጃ ይረጋገጣል። ያን ካሟላ በኋላ የሚገደል ይሆናል። ገዳይ ይገደል ሲባል ቀጣይ ሞቶችን ለማጥፋት ነው። መልእክቱ ይሄ ነው። ምክንያቱም ገዳይ ሲገደል የተገዳይ ቤተሰብ ቀጣይ በቀልን አይፈልግም። እሱም ሞተ አይደል፣ እሱም ተገደለ አይደልና ይቀዘቅዛል። ቀጣይ ሞቶች እንዳይኖሩ ነው አላሁ ስብሓነሁ ወተዓላ ይህን ህግና ደንብ የወሰነው። ግን አደጋው እዚህ ላይ አይደለም፣ ይሄ በሰው በኩል ላለው ነው። ገዳይ ቅድም እንዳልነው እንዲገደል ማሟላት ያለበትን ነገር ሁሉ በሸሪያ ተሟልቶ ላዩ ላይ ከተገኘና ከተረጋገጠ ማንም ሰው አይደለም ሊገል የሚችለው ሊገል በሚችል ሰውና እርምጃውን ሊወስድ በሚችል አካል አማካይነት እርምጃ ይወሰዳል። ጥሩ በጣም ግን የሚያሳዝነው ፈጀዛአሁ ጀሀነም ኻሊደን ፊሃ አለ። አላህ ጋር ግን ያለው ዋጋ በከባድ ማገዶ እሳት ጀሀነም ላይ እድሜ ልኩን ዘውታሪ ነው፣ እዛው ይኖራል አለ። ሆም ብሎ ገዳይ። በአሁኑ ሰዓት ግድያ ምንም ማለት አይደለም። በቅርቡ ቆቦ ላይ ለሴት ብሎ በፋስ ፈልጦ ገደለ። ወራት አላስቆጠረም፣ በቅርቡ ነው። ትላንት ከፍርድ ቤት በጊዜ ቀጠሮ ወደ ማረሚያ እየሄዱ ነበር። ተመልከት። ኢተቁ ዱንያ ወተቁ ኒሳ አሉ ነቢዩ አለይሂ ሰላቱ ሰላም። አኽራችሁን ለማበላሸትና ኢማናችሁን ጥቁር ለማልበስ ለጀሃነም ሊያበቃችሁ የአላህን ቁጣ ላያችሁ ላይ ሊያመጣ ሁለት ነገር ላይ በጣም ተጠንቀቁ ብለው አስምረውበት የተናገሩት ይህንን ነው። ነቢዩ አለይሂ ሰላቱ ሰላም ተጠንቀቁ፣ ዱንያንም ተጠንቀቁ፣ ሴትንም። የሰው ልጅ በእነዚህ በሁለቱ ነገሮች የተነሳ ነው የግድያ እርምጃ ላይ እየገባ አለ። የሞትና የገዳይ ምክንያትን ስትፍቀው ጀርባው ላይ የምታገኘው ምክንያቱ ወይም ዱንያ ነው ወይንም ሴት። አሁን አካባቢያችን ላይ የተከሰተ የሚባለው በፋስ እንዲይዘው የፈለጠው ለሴት እያለ ነው። ከዛሬ 1441 ዓመት በፊት ነቢዩ ያስቀመጡት እውነታ ሲወጣ ይኸው እንግዲህ ሞት ምንም አይደለም። ገዳይ መገደል አለበት ቢባል ለራሱ እንዳይሞት ሲል እኮ አይገልም ነበር። ለዚህ ነው ገዳይ ይገደል ስንል ህይወት መዝራት ነው ያለው አላሁ ሱብሓነሁ ወተዓላ። ገዳይ ሆን ብሎ ሙእምንን ገዳይ ጀሃነም ላይ ይወረወራል፣ እድሜ ልኩን ይኖራል ብቻ ሳይሆን ወገዲበ አላሁ አለይህ ወላአና አላህ ምድርና ሰማይ ተሸክሞት የማይችለውን ቁጣ ላዩ ላይ ያወርድበታል፣ እርግማኔውንም ጭምር ወአደለሁ አዛባን አዛበን ዐዚማ። ይሄ ብቻም በቂ ሳይሆን የከበደ የሆነ ስቃዩንም ጀሃነም ላይ የበረታ የሆነ ስቃይና አዛብ ይጭንበታል። ሆን ብሎ ገዳይ። ስለዚህ በሸይጣን ታግዘን ሸይጣን አንሸራቶን እንደዚህ በመረረ አይነት ወንጀል ለመግባት ነፍስያችንን ተከትለን እንዳንንሸራተት ሸይጣንን ተከትለን እንዳንንሸራተት ጠንቀቅ ማለት አለብን። አደጋውን ነው ምን ማየት ያለብን። ስለዚህ የዛሬ ደርሳችን እዚህ ላይ ይበቃል። ኢንሻአላህ በሚቀጥለው ደርስ እንገናኛለን። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሃቢሂ አጅመዒን። خبيرا جزاك الله خير الجزاء بسم الله الرحمن الرحيم الحمد لله والصلاة والسلام على سيد الأولين والآخرين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم الله سبحانه وتعالى بزج سورة سورة النساء اسكاهن اسكا درسن درسنبت آية درس የተለያዩ አይነት መመሪያዎችን፣ ደንቦችን፣ ህግጋቶችን፣ ታሪኮችን፣ ምክር አዘል የሆኑ ቂሳዎችንም እየነገረን እያስተማረን بزج سورة سورة النساء زي درسنا بزاريو درساتشن سنجمر يا أيها الذين آمنوا إذا ضربتم في سبيل الله فتبينوا إلى إتشي القرآن آية زي سورة عليه ምክንያት አላት ስትወርድ ወይም ሙፈስሮች ሰበበን ኑዙል ይላሉ። ቁርአን ነቢዩ ላይ ሲወርድ አለይሂ ሰላቱ ወሰላም አንዳንዴ በሰበበን ኑዙል ይወርዳል። አንዳንድ ጊዜ ያለ ሰበበን ኑዙልም ይወርዳል። ሁሌ ሰበበን ኑዙል የግድም አይደለም ግን ምክንያታዊ ሆኖ የወረዱ የቁርአን አያቶች በምክንያት የወረዱት ጉዳይ ሰበበ ኑዙል ይባላል። ነቢዩ አለይሂ ሰላቱ ወሰላም በሪዋየት ኢብኑ አባስ በዘገበው ሐዲስ ሰሃባዎች ወደ አንድ ሰርያ ሰርያ የሚባለው በአብዛኛው ነቢዩ ለጂሃዱ ሳይወጡ አንድ አሚር ውስጣቸው ላይ ጀማውን የሚመራ ይወስኑና ራሳቸው ይቀራሉ። ይህ አይነቱ የጂሃድ አወጣጥ ሰርያ ይባላል። አንዳንድ ዑለማዎች ደግሞ ራሳቸው አብሮ ከሰሃባዎች ጋራ ለጂሃዱ ያልወጡት አይነት ጂሃድ እና ከመሆኑም ጋር ጀማአው ሰራዊቱ ያልበዛ ቁጥሩ አነስ ያለ በመቶ ቤት የሚቆጠር ሲሆን ሰርያ ይባላል ይላሉ። ያም ሆነ ይህ እነዚህ ጀማዎች ሄደው ለተላኩት ዓላማ ለሂቀል ሙስሊሙን ረጁለን ፊ ገኒመትን ለሁ ለሂቀል ሙስሊሙን ሰሃባዎች ተልከው የሄዱት አጋጣሚ ተገናኙ። አጋጣሚ ሲገናኙ ከማያውቁት ሰው ወደ ሙሽሪኮች ተልኮ ሲሄዱ ፊ ሁነይመትላህ አነስ ያሉ በቁጥር ብዙም በርከት ያላሉ ሁነይማ ማለት በጎች ይዞ ያግድ ከነበረ እረኛ ጋር ተገናኙና ፈቃለ አስቀድሞ አላቸው አሰላሙ አለይኩም አለ። የዛኔ አሰላሙ አለይኩም ብሎ የሚለው እኛን ለማታለልና ለማጭበርበር እንጂ ሙስሊም ሆኖ አይደለም። ሙስሊም ነው ብለን ተጭበርብረን እንዳንገለው ነው። አሉና ፈቀተሉሁ ወአኸዙ ጉነይመተሁ ገደሉት። እጁ ላይ ያሉ በጎችንም ጭምር ማረኩ፣ ወሰዱ። ከዛ በኋላ ይቺ የቁርአን አያት ወረደች። ዛሬ የምንጀምረው ያ አዩሃ አለዚነ አመኑ ኢዛ ደረብቱም ፊ ሰቢልላህ ፈተበየኑ ከሰዎች ጋር ስትገናኙ ያገኛችሁትን ሁሉ ማጥቃት አለብን መግደል አለብን ብላችሁ ከማለት በፊት አረጋግጡ አለ አላሁ ስብሓነ ወተዓላ። ለግድያ መቸኮል የለባችሁም፣ አትጣደፉ አለ ሐታ የተበየነ ለኩሙል ሙእሚኑ ምነል ካፍር ማለት ነው። ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለስተ ሙእሚና አሰላሙ አለይኩም ብሎ ስትገናኙት እስላማዊ ሸሪዓዊ የሆነ ሰላምታ ሲሰጣችሁ ሙእሚን አይደለም ሙስሊም አይደለም ብላችሁ ወደ ግድያ እርምጃ እንዳትገቡ አለ። ይህ አይነቱ ባህሪ አይለመዳችሁ አለ። ተብተጉን አረበል ሀያት ዱንያ ጠፊ የሆነችዋን ዱንያ አላህ እደግ ካላለው በስተቀር የሰው ልጅ በአጋጣሚ የሚያገኘው ዱንያ ምኑን ያህል የሰፋም የበረከተ ቢሆንም ጉጉቱ የሰው ልጅ የሰፋ በጣም የጠለቀ ቢሆንም አላህ እደግ ካላለው በስተቀር ሊለወጥ ሊያድግ አይችልም። ለዚህ ለጠፊ ዱንያ ስትሉ ጉጉታችሁ እጁ ላይ ላለው ዱንያ ስትሉ ሰውየውን ትገላላችሁ አለ አላሁ ስብሓነሁ ወተዓላ። ፈኢንደላሂ መጋኒሙ ከሲራ አላህ በረካ ካረገ እዚሁ አላህ የሚረዝቃችሁ የሆነ ስንት የተሻለ አይነት ገኒማ አለ። አኽራ ላይ ደግሞ አጅሩ ሰዋቡስ ለምን ይጠፋባችኋል? ከዛሊከ ኩንቱም ሚን ቀብል ፈመነ ላሁ አለይኩም ፈተበየኑ። እናንተስ እንደዚህ አልነበራችሁም እንዴ? በኒዕማው በጸጋው ተውበት እስትክፋር ወፍቋችሁ ለሸሃዳ አብቅቷችሁ ዲነል እስላምን የያዛችሁ እንጂ እናንተውስ እንዲሁ አልነበራችሁ? ስለዚህ ፈተበየኑ አለ፣ አረጋግጡ። ለግድያ ጥድፊያ አይገባችሁም አለ። ኢነላሃ ካነ ቢማ ተዕመሉና ኸቢራ። አላሁ ስብሓነሁ ወተዓላ ማንኛውንም ለምታደርጉት ተግባር የማያውቀው ምስጢር የለምና በምትሰሩት ይመነዳችኋል፣ ዋጋችሁንም ይከፍላልና ይላል። እንግዲህ ይህን ያህል በሰዓቱ ስህተት ለሰሩት ሰሃባዎች እንዲህ አይነት ምክር ከለገሰ በኋላ ወደሚቀጥለው አያ ስንገባ ላ የስተዊ ልቃዒዱነ ሚነል ሙእሚኒን አለ አላሁ ስብሓነሁ ወተዓላ